ماشي بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم بلفوا عن عندي تكرت هل عن بقراءة رسول الثلاثة جمران داري كولة تنيانو من جمرو تقلل لبالا ملكو بلفهم كذي يفتم يالوم قراءة شوتي توحيد بل اكتوش عقيداوش ለሰው ልጅ በጣም ከስራ ጋር የተያያዙ ናቸው። ሰው አቂዳ ሲባል በአቂዳ እንድንጀምር አቂዳ ሲባል ዝም ብሎ እምነት ነውና ብዙም ከስራ ጋር የማይገናኝ ወይም ለስራ ለድን ጥንካሬ የማይሰጥ ይመስለዋል። ግን አቂዳ ነው ሰው ልጅ ጠንካራ የሚያደርገው። ሰሓቦች ያ ሁላ ነገር መጀመሪያ ሳልፍባቸው ብዙ መከራ ስቃይ ሲያዩ የሚያውቁት የማጠናከሪያ ሐዲሶች ወይ ቁርአኖች አልነበራቸውም ብዙ ከተውሂድ ውጭ ሌላ ነገር አልተማርም ነበር 13 አመት ተውሂድ ብቻ ነበር የሚማሩት 10 ዓመት እንደቆዩ ነው አላህ Subhanahu Ta'ala ሰላት ዋጅብ ያደረገባቸው ዘካ የማይሰጡ ነበር ሐጅ የማያደርጉ ነበር ሌላ የሚያውቁት ነገር አልነበረም ግን ተውሂድን ስለሚያውቁ ያ ሁላ መከራ ሲደርስባቸው መዋሂዶች ሆነው በድናቸው ጠንክረው ተወጥተውታል ያን ሁሉ መከራ ማለት ነው ስለዚህ ተውሂድ ማለት ለስራ በጣም የሚያጠነክር መሆኑን ማወቅ አለብን መጀመሪያ ሰው ልጅ ስራው በተውሂድ ነው የሚለካ። ተውሂድ በጣም የሚያውቅ ሰው የበለጠ ጠንካራ ይሆናል። ለምን? ውዴታ ነው። ተውሂድ ማለት አላህ ስብሐነሁ ወተዓላን መውደድም እኮ እዛ ውስጥ ነው የሚካተተው። አላህ በቁርአን ላይ ተናግሯል። እነዛን ሰዎች ተመልከታቸው ይላል። ዩሂቡን እነዛ ይወዷቸዋል። የሚወዱት ማን ነው? ከአላህ ውጭ ያለን ነገር ከሑብላህ ነው። እንደ አላህ አድርገው ይወዷቸዋል አለ። ወለዚነ አመኑ አሸድ ሑበ ሊላህ እነዛ ያመኑትማ ለአላህ ያላቸው ውዴታ ብርቱ ነው። ከማንም አብልጦ አላህ ነው ይወዳለሁ። ኢዘን ይሄ ተውሂድ ነው። አላህ ስብሐነ ወተዓላ በውዴታ አንድ ማድረግ በራሱ ተውሂድ ነው ማለት። ሌሎችም የዒባዳ ክፍሎች በሙሉ ሲገለጹ ተውሂድን በደንብ የሚያውቅ ሰው ሲሰራው ለአላህ እያለ ይሰራል። ሲያውቅ የአላህን ስብሐነ ወተዓላ ባህሪያቶች፣ ሲፋዎች ያን ሁሉ ነገር እያወቀ ሲመጣ የበለጠ ስራው እያማረና ተቋ እየኖረው ኢኽላስ እየኖረው ይመጣል ማለት ነው። እሺ እዕለም ይላል ዛሬ አርሸደከ አላሁ ሊጣዓቲሂ አርሸደከ አላህ አላህ ይምረህ ማለት ነው ወደ ቀጥተኛ መንገድ ሊጣዓቲሂ ለመታዘዙ ጣዓ ማለት አላህ ስብሓን ወተዓላን መታዘዝ ነው ሁሉም አላህ ስብሓን ወተዓላ የሚወደውና የሚፈልገው ነገር ሁሉ ጣዓ ነው መታዘዝ ነው ዒባዳ ማለት ያ ነው አላህ ስብሓን ወተዓላ የሚወደውና የሚፈልገው ጣዓ ሲሆን ደግሞ ለሰው መታዘዝን ነው አላህ ያግራልህ ይምራህ ለምኑ ለመታዘዙ አለሽ አነ ልሐነፊየተ ሚለተ ኢብራሂም ሐነፊያ ቀጥተኛ መንገድ ነው። ሚለተ ኢብራሂም የኢብራሂም መንገድ ምሳሌ የሚደረገው ኢብራሂም ሰዎችን ከሽርክ እንዲርቁ እንደዚሁም ከተውሂድ በመጥራት በጣም ያው ከሌሎቹ ከሁሉም ነቢያቶች ቢጠሩም ሁሉም ረሱሎች ቢጠሩም የእሳቸው በተለየ ይገለጻል። ሰብር ሲባል አዩብ ይጠራል ለምሳሌ። እንደዚሁም በሌላ ነገሮች እያንዳንዱ ነቢያቶች ኻስ ተደርገው እንደሚጠሩት ነቢላህ ኢብራሂም ሐነፊያ መንገድ በመሆናቸው ከሽርክ የጠራ በመሆናቸው የታወቁና የሚጠሩ ናቸው። እንዲሁም የነቢያቶች ሁሉ አባት ተብለው ይታወቃሉ። አላህ ስብሐነሁ ወተዓላ ወተኸዘ አላሁ ኢብራሂም ሰሊላ አላህ ስብሐነሁ ወተዓላ ኢብራሂምን ጓደኛው ቅርብ ወዳጅ አድርገው ጓደኛ ሳይሆን ወዳጅ ወዳጅ ማለትም እኛ እንደምናየው አይነት ውዴታ አይደለም። አላህ ስብሐነሁ ወተዓላ ያለ ውዴታ ከሰው ልጅ የተለየ ነው። ወዳጅ አድርጎ ይዛቸዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ኢብራሂምን ወዳጅ አድርጎ እንደያዘው እኔንም ይዞኛል ብለዋል። ስለዚህ አላህ ነቢዩ ዓለይሂ ሰላቱ ሰላም ምን አሉ? ማንንም እኔ ወዳጅ አድርጌ አልይዝም። ቢይዝ ኖሮ አቡበክር ነበር የሚይዘው፣ ግን አላህ ይዞኛል። ስለዚህ ሌላን ወዳጅ አድርጌ አልይዝም። ለምንድን ነው ኸሊል ማለት በጣም የውዴታ ትልቅ ደረጃ ነው። ስለዚህ አንድ ሰው ሁለት ሰው ሊወድ አይችልም በኸሊልነት በኸይር ብዙ ሰው መውደድ ይችላል፣ ግን ኸሊልነት ማለት በጣም የሚወደው ቅርቡ ስለሆነ ያም ደግሞ አንድ ነው ሊሆን የሚችለው ስለዚህ ነቢዩ አለ ሰላት ወሰላምም አላህን ነበረ ከማንም እንትን አርቀብጠው የሚወዱት ማለት ነው። ይሄ ለሰዎችም ነው በተግባርም የሚገለጽ ነው። አላህ ስብሐነ ወተዓላ ኢንኩንቱም ትሕቡን አላህ ፈተቢዑኒ ይሕቢቡኩም አላህ። እናንተ በእርግጥ እኮ እናንተ እውነት አላህን የምትወዱ ከሆነ እኔን ተከተሉ። شرط አረገባቸው። ሙሽሪኮቹ አላህን እንወዳለን አሉ። አላህን እንወዳለን ሲሉ شرط አላህ ምን አመጣ? ኢንኩንቱም ትሕቡን አላህ ፈተቢዑኒ ይሕቢቡኩም አላህ። አላህን የወዳችሁ ምስታረጉ ነው ስትከተልኝ ነው አለ። ከታዲያ ውዴታ ይገኛል? ነቢዩ ሰለላሁ ዐለይሂ ወሰለም ሰው ሳይከተል አላህን ወደድኩ ማለት ይችላል? አይችልም። ኢዘን ምንድነው? ባጢል ነው፣ ውዴታ ውሸት ነው ማለት ነው። ውዴታ ለምሳሌ ህብ ሲባል ራሱ በአጅነቢ የሚታይ ነገር አለ። ወደድኳት ወይ እንደዚህ ወደደኝ። ይህ ሁሉ ምንድነው? ህብ ውሸት ነው፣ ትክክል አይደለም። ይሄ ውሸት ነው። ዝም ብሎ ከላይ ለጊዜያዊ ፍላጎት ጊዜያዊ ሲባል ግዴታ አንዳንድ ነገር ላይ ትኩረት በማድረግ ሳይሆን አጠቃላይ ለጊዜው ለሆነ ነገር ነው እንጂ ትክክለኛ ሙሐባ ስድቅ የለውም። አሁን የካፊሮች አጠቃላይ እርስ በርስ የሚዋደዱት የሚባለው ሁሉ ይሄ ስድቅ የለውም። በሐቅ የሚመጣ በሐዲስ በቁርአን አላህን በመውደድ ሲመጣ ነው ውዴታ ሐቅ የሚኖረው ማለት ነው። እሺ أن تعبد الله الله لتملك له أن تعبد الله الله لتملك له مخلصا له الدين ጥርት አድርገህ እሺ ለእሱ ሃይማኖት ማለት ነው መክሊስ ጥርት አደረገ እክላስ ማለት ምንድነው ሌላን ነገር ባለመመልከት ሰው ያይልኛል ወይ ይሰማልኛል ወይ ይደነቅበታለሁ ሳይል ለአላህ ስብሓን ወተዓላ ብቻ አላህ ይህን ስራ አይቶ ይወድልኛል ወደ አላህ ስብሓን ወተዓላ እቀረብበታለሁ ብሎ ሲሰራው እክላስ ይባላል ለሁዲን ለማን ነው ለእሱ ሃይማኖት ለአላህ ስብሓን ወተዓላ አላህን ልታመልከው ነዋል አንተ አቡድ አላህን ማምለክ ነው ዒባዳ ማለት ሁሉም አላህ ስብሓን ወተዓላ የሚወደው የሚፈለገው ሁሉ አላህ ስብሐነ ተዓላ ከባሮች ኢባዳ ይባላል። ተውሂድ በራሱ ተውሂድ በራሱ ኢባዳ ነው፣ አላህን አንድ ማድረግ። ከዛም በኋላ ያሉ ስራዎች ሐጅ ይሁን ጾም ይሁን እነዚህ ሁሉ ኢባዳዎች ናቸው። ስለዚህ አንተ አቡድ አላህ ዋሕደሁ ነው። አላህን ስብሐነ ተዓላ ልታመልከው ነው ዋሕደሁ ብቻውን አንድ አድርገህ ሙኽልሰን ለሁዲን ጥርት አድርገህ ለሱ ሃይማኖት ለሌላ ሳይሆን ወቢዛሊከ በዚህም ነው ደግሞ አመረ አላሁ አላህ ስብሐነሁ ወተዓላ ያዘዘው በየትኛው በዚህ ያለው ማንን የሚመለከተው ሐነፍየተን ሚለተ ኢብራሂም በዛ ማለት ነው። እንደዚሁም እኽላስ የሚለውን በዚህ ነው። በየትኛው በእኽላስ እና በቀጥተኛ መንገድ ነው ያዘዘው። አመር አላሁ አላህ ያዘዘው ጀሚዓ ናስ ሰዎችን በአጠቃላይ አላህ ያዘዘው በምንድን ነው? በእኽላስና ሐነፍያ መንገድ ቀጥተኛ በመያዝ ነው። እኽላስ ሲነሳ ሁልጊዜ አብሮ የሚነሳው ተቃራኒ ምንድን ነው? ሪያ ነው። እኽላስ ጥርት ማድረግ ነው። ሪያ ደግሞ ለሰው እይታ መስራት ነው። አላህ ከሪያ ይጠብቀን። وبذلك أمر الله الله بذي يعزز جميع الناس سوتشين بأتقال وخلقهم لها لسام دقمو فتراتشو ليسو الله انترت أدرقو لما ملكو كما قال الله تعالى الله سبحانه وتعالى اندالو وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ ጅኖችን አልፈጠርኳቸውም ጋኔኖችን ኢላ ሊያዕቡዱኒ ሊገዙኝ ሊያመልኩኝ ቢሆን እንጂ የተፈጠሩት ታዲያ ለምንድን ነው? አላህን ለማምለክ ነው። ከዛም በኋላ ደግሞ ሽልማት አላህ ስብሓነሁ ወተዓላ አዘጋጅቶላቸዋል። ወማዕና የዚህ ትርጉሙ ምንድን ነው? ያዕቡዱኒ ያመልኩኛል፣ ይወሒዱኒ አንድ አድርገው ሊያመልኩኝ ነው ትርጉሙ ማለት ነው። ዒባዳ ሲባል እንግዲህ ሁለት አይነት ዒባዳ አለ። ዒባዳ ሲባል ሁለት አይነት ኢባዳዎች አሉ። ዒባዳ አልከውንያና ሸርዕያ። ዒባደት አልከውንያ ማለት ሁሉም ሰው ወደደም ጠላም የሚያደርገው ዒባዳ ነው። አላህ ስብሓነ ወተዓላ የሚያመልኩት የሆነ የሚያደርጉት ዒባዳ አለ። እሱም ወደዱም ጠሉም ካፊርም ሆነ ሙስሊም የሰው ልጅ ሁሉ አላህን የሚያመልከው ነው። አላህ በቁርአን ላይ ኢንኩሉን ኢንኩሉ አለ መን ፊ ሰማዋቲ ወልአርድ ኢላ አቲ ረሕማኒ አብዳ የመቀያማ ነው። ሁሉም እኮ በሰማይም በምድርም ያለው አላህ ዘንድ ቢመጣ ነው እንጂ ምን ባሪያ ሆኖ ይላል። እንደዚሁም سجود ያደርጋሉ ይላል። ሁሉም ሲጠሩ ማለት ነው። ይሄ ምንድነው? عبادة ይሄ كونية ነው። ይሄ ዒባዳቸው ይጠቅማቸዋል፣ ግን አይጠቅማቸውም። የሚጠቅመው ምንድነው? عبادة شرعية ነው። ይሄ ግን ሰው ልጅ ወዶ ስሜቱን አሸንፎ የሚያደርገው ዒባዳ ነው። በዛኛው ዒባዳ አጅር ይገኝበታል? አይገኝበትም። ለምን? ይሄ ሙስሊሙን ካፊርም የሚያደርገው አላህ ያዘዛቸው ትእዛዝ ስለሆነ የሚያገኝበት ነገር የለም ማለት ነው። ዒባዳ ሸርዕያ ግን እንዴት ነው? አላህ ስብሐነ ወተዓላ በቁርአን ላይ እንዳለው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلام على الله من إلى وعباد الرحمن إن زي الله بارش مالتكو الذين يمشون يمهدوت ناتشو على الأرض بمريت لي حولا ترياكتو ሳይንጠባረሩ ራሳቸውን ከፍ ሳያደርጉ ክብር ሳይይዛቸው ተረጋግተው ቀጥ ብለው የሚሄዱት ናቸው አለ። ሸርዓተን አሁን ይሄ አካሄድ ሰው በእንትኖች ላይ የሚታየው በወጣቶች ላይ አንዳንድ ከፍ የማድረግ ራስን አይነት ይሄ ክብሪያ ነው፣ አይቻልም። አላህ ስብሐነ ወተዓላ የአላህ ባሮች ማን ናቸው አለ የምሽሆነ አለ አርድ ሀውለን ተረጋግተው ቀጥ ብለው አላህ ስብሐነ ወተዓላ በፈጠራቸው ፍጥራ የሚሄዱ ናቸው። ወኢዛ ኻጠበሁም አልጃሂሉን ለሌሎች እኮ ቢያናግሯቸው በመጥፎ ቃሉ ሰላማ ሰላም የሚመልሱ ናቸው። ይሄ እንግዲህ ቦታ አለው። ሰላም ከሚመለስበት እነሱ በመጥፎ ቢያስቡም ኸይር የምንመልስበት አለ። በመጥፎ አስበውም ደግሞ እነሱ ባደረጉት መልኩ የሚደረግበት አለ። እንደ መስለሐውና እንደ ሁኔታው ነው የሚደረገው። እሺ كذاب وكتب من الهلال <clears throat> وأعظم ما أمر الله به وأعظم تلك ما أمر الله به الله سبحانه وتعالى يزبط من بنا التوحيد توحيدنا الله سبحانه وتعالى تلك يزبط التوحيد له لمن الله من دنيا له ولقد بعثنا في كل أمة رسولا أن يعبدوا الله ويتنبوا الطاوت فارد أنك ودهلهم أمواتش ودهلهم ህዝቦች ልከናል መልእክተኞችን አላህን ሊያመልኩና ከጣዖቶች እንዲርቁ መልእክተኞች የተላኩበት አላማ ምንድነው ሰዎችን ከጣዖት ከባዕድ አምልኮ ለማራቅና አላህን ለማምለክ። ከዛ በኋላ ነው ሌሎች ነገሮች የሚመጡት። ሐጅ ይሁን ጾም ይሁን መልካም መስራት፣ ሁሉም ነገር ተከትሎ የሚመጡ ናቸው እንጂ ዋናው የተላከበት ነቢያቶች የተላኩበት መንገድ አላህን አንድ አድርጎ የሰው ልጅ እንዲያመልክበት ነው። ከዛ የበለጠ ኸይር ስራ አለ? የለም። አተውሂድ توحيد مالت عند كمادرج واحد كمل يمتنا هذا توحيد شهون عند مادرج مالتنا وهو إفراد الله توحيد مالت السكو إفراد الله اللهم تعالى مادرجنا وهو سكو إفراد الله اللهم تعالى مادرجنا بالعبادة بأملكه بالعبادة بأملكه وأعظم على هنا وأعظم ما نهى في الله سبحانه وتعالى يكلك كلب من دونه አንሁ ሽርክ በእርሱ ላይ ምንድነው የከለከለው አሽርክ ማጋራትን ነው ሽርክ ብሎ ማለት ደግሞ ትርጉሙ ምንድነው ወሁወ ዳዕወቱ ገይሪሂ ማአሁ ከሱ ውጭ ያለን አካል ማአሁ አብሮት መጥራት ነው ተመልከት እንግዲህ ከአላህ ውጭ ያለን አካል መጣራት በብቻው አይደለም ያለው እዚህ ላይ ገይሪሂ መዐሁ ነው ከሱ ውጭ ያለን አካል አብሮት መጣራት ካፊር ከአላህ ውጭ ያለን አካል አብሮ ይጣራል እንዴ አላህን ይጠራል ካፊር መጀመሪያው ነው ሌሎቹ የሚጠሩት አለ አላህን ይጠራል እንዴ ወይ ባዕድ አምልኮ የሚያመልክ ሁሉ አላህን እኮ አይጠሩም እነሱ ይጠራሉ ትተውታል ከእነሱ የሚጠራ ሊኖር ይችላል ለምሳሌ ነሳራ ሆነው አላህን ይጠራሉ አብረው ደግሞ እና ዒሳን ግን ይሄ የሚመለከተው ዋናው ሙስሊም ራሱ ነው ዳዕወቱ ገይሪሂ መዐሁ ከሱ ውጭም ያለን አካል አብሮት መጣራት አለ ሙስሊም አብረው እየጠራ አይደለም አላህን ያመልካል በችግር ጊዜ ደግሞ ቀብር ምናምን ያመልካል ይሄ ደግሞ ያው በእኛ አካባቢ በተለይ ወደ ክፍለ ሀገር አካባቢ የተለመደ ነው፣ የሚታይም ነገር ነው። ቀብር ሰው ሄዶ ያው ድረሱልኝ፣ ዝናብ ጠፋ፣ ድርቅ መጣ፣ እስከ አንድ ነገር አውርዱ እየተባሉ ይለመናሉ የሞቱት። የሞቱት ራሱ ከነሱ የጠሩ ናቸው። ከነሱ ውስጥ ያዘዘ ሊኖር ይችላል ያዘዘ ሊኖር ይችላል። አሁን ችግሩ በጣም በክፍለ ሀገር በአይኔ በራሴ ያየሁት የድሮ መሻይክ የሚባሉ የነበሩት ያለፉት አላህ ይርሐማቸው የተወሰኑ የብድዓ ተሰውፎች ሊኖርባቸው ይችላል። ግን ከዛ በኋላ ልጆቻቸው የሚተኩት ተተኩ የሚባሉት ከፊቅህ ወይ ፊቅህ አያውቁም ወይ ተውሂድ አያውቁም፣ ምንም ነገር አያውቁም። በእነሱ ቦታ ቁጭ ብለው የሰውን ገንዘብ እየበሉ ሀታ የጀነት ትኬት እሰጣለሁኝ የሚል ሰምቻለሁ። የጀነት ትኬት እሰጣለሁ። ሱብሃንአላህ። አሁን ሰው ይሄ ሙስሊም የሚባል ሰው እነሱ ስር ቁጭ ብሎ እያጎበደደ አላህን አመልካለሁ ማለት ሐሻ ይሄ ምንም ሊሆን የሚችል ነገር አይደለም። እነዛ ያው እነዚህ አይነት ሰዎች አምልኩን የሚሉ ወይ ስገዱን የሚሉ ሰዎች እነሱ የታወቀ ነው። እነዚህ እነዚህ ደጃሎች ናቸው። ነቢዩ አለይሂ ሰላቱ ወሰላም ደጃሎች ብዙ ደጃሎች ይመጣሉ ብለዋል። ከእነሱ ውስጥ ናቸው። ራሱን ለዒባዳ የሚያቀርብ ሰው አምልኩኝ ብሎ ይሄ ደጃል ነው ራሱ። ከዚህ የበለጠ የለም። ከነዚህ ካፊር ይሻላል። ካፊር የሚያመልኩት ሰዎች እነሱን ቀጥታ አምልኮ አይነት አለው። ዑዝር በጃህል የሚሰጥበት ቦታ አለ፣ የማይሰጥበት ቦታ አለ። ዑዝር በጃህል የሚሰጥበት ቦታ አለ። አጠቃላይ ሁክሙን እኛ በአምየው ስናየው ይሄ ነገር ሽርክ ከሆነ ሽርክ ነው፣ እንደዚህ የሚሰራ ሰው ሙሽሪክ ነው። በነጠላ እያንዳንዱ ሰው ፈልገን ግን እገሌ ካፊር ናት፣ እገሌ ካፊር ነው ማለት ይሄ የኛ ቦታ አይደለም። ይሄ ኸጢር ነው፣ መውዱዑን ኸጢር ሼክ ፈውዛን ተጠይቀው ስለ ሐታ ስለ ሶሪያው መንግስት ኸጢር ነው። ይሄ ነገር ቀላል ነገር አይደለም፣ አደገኛ ቦታ ነው። ሰውን ልጅ አስከፍረኸው እሱ ካልከፈረ ወደ አንተ ይመለሳል ኩፍሩ። እኛ ደግሞ አላህ ሱብሓነሁ ወተዓላ የውመል ቂያማ ነገር የምንሰራ ተብለን አንጠየቅም። የምንጠየቀው ስለ ራሳችን ነው። ስለዚህ ሰው ነገሩን ካወቀ ማስጠንቀቅ፣ ሰውየው መጥፎ ጠሪ ከሆነ እናስጠነቅቃለን። ለምንድን ነው የምናደርገው? ለአላህ ነው። ሰውየው ጋር ቂም ኖረብን አይደለም። ለአላህ ስንል እናስጠነቅቃለን። ይሄ ሰውዬ ወደ ሽርክ እየጠራ ነው ወይ ወደ ቢድዓ እየጠራ ነው፣ ተጠንቀቁት ይባላል። ይሄ ከሰሓቦችም ከዑለሞችም ያለ ነው። እኛ ግን ሰውየውን ከእስልምና በመራቅ ወይም ሙብተዲዕም ሆኖ አይ በቂም ወይ ደግሞ ራሳችንን አንዳንድ ሰዎች ረድ በመደረግ ላይ ሀቅ የወጡ ሰዎች በምንቃወም ሰዓት ወይ ሰው በሚቃወም ሰዓት ለምን እንደዚህ ትላላችሁ ይላሉ። ይሄ ሀቅ ነው። አላህ ስብሐነ ወተዓላ አስጠንቅቁ ብሏል አይደል? ነቢዩ ዓለይሂ ሰላቱ ሰላም የተላኩት እኮ በምንድን ነው? በማበሰርና በማስጠንቀቅ ነው። ታዲያ ማስጠንቀቁ ከምንድን ነው? ከመጥፎ ነገሮች ነው። እንዲሁም ከመጥፎ ጠሪዎች ነው። <clears throat> ስለዚህ ሽርክን እና ሙሽሪኮችን ከሰው ሰዎችን ማስጠንቀቅ አለብን። ተውሂድን እና መዋሂዶችን ደግሞ እንመክራለን። ተውሂድን አደራችሁን ያዙ፣ እንደዚሁም ደግሞ መዋሂዶችን ደግሞ ተወዳጇቸው በማለት እሺ አሽርኩ ሽርክ ብሎ ማለት ዳዕወቱ ገይሪሂ ማዕሁ ብለናል። ከሱ ውጭ ያለን አካል ማዕሁ አብሮት መጣራት ነው። ወደሊሉ ቀውለሁ ተዓላ የአላህ ስብሓነ ወተዓላ ንግግር ማስረጃችን ምን ይላል? ወአቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ አላህን አምልኩት ተገዙት። ወላ ቱሽሪኩ ቢሂ ሸይአን እሱም ደግሞ አንዳችን ቢሆን እንዳታጋሩት። ሸይአን አለ አንዳችን ቢሆን ትንሽም ብትሆን አንድ ሰው ብዙ ዒባዳ ይሰራል አላህ ሲል፣ አንዳንድ ደግሞ ለሰው ሲል ይሰራል። ይሄ ዘን ምንድነው ሪያ አለበት፣ ሰውየው ሪያ አለበት። እነዚያ ትክክለኛ ለአላህ የሰራችውን ሰርቶ ሌላው የሰራውን ቢተወ የተሻለ ነበረ። ለምን ይሄኛውን ሲሰራ ሽርክ ገባበታል፣ አበላሽ ሽርኩ አበላሸው። ነቢዩ ዓለይሂ ሰላቱ ወሰላም ሽርክ ብሎ ማለት ልባችሁ ውስጥ እናንተ ስራ ውስጥ ሲገባ እንደማታዩት ሳይታይ ጥቁር ጉንዳን በጨለማ እንደሚሄደው ሳይታወቃችሁ ነው የሚገባ ብለዋል። ለዛ ነው ሰው ስትመክሩት ሽርክ የሚያክል ትልቅ ወንጀል አላህን ፍራ ነው ሽርክ ነው ብትሉት ነው እንዴ ብሎ የሚተስፋለ የለም። አላህ ሂዳያ የሰጠው ሲቀር ለምንድን ነው ሰው ልጅ ሲገባ የሚታወቅ ነገር አይደለም። ሽርክ እየሰራህ ነው፣ አላህን አጋራህበት አይልም። እንኳን እነዚህና ምንድን ነው የሚሉት ሙሽሪኮቹ ማ ነዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ስብሓንላህ ምን አሉ? እኛ እኮ እነሱን አናመልካቸውም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ስብሓነ ወተዓላ መቃረብን እንዲያቃርቡን ፈልገን ነው እንጂ እኛ መች እነሱ እናመልካቸዋለን? በእጃችን የሰራናቸውን አሉ። እኛ እኮ አምላኪዎች አይደለንም፣ እንደማይፈጥሩንም እናውቃለን። አላህ ምን አላቸው? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ በጠየቃቸው ጊዜ እኮ ብትጠይቃቸው እኮ ማን ነው ሰማይና ምድርን የፈጠሩት ብለህ ማን ይልሃል? ለየቁሉነ አላህ አላህ ነው። አሁንም ብትጠይቃቸው ይላል። ማን ነው የሚያስተባብረው ሌሊትና ቀንም ብትላቸው አላህ ነው ይልሃል። አላህ ነው ይላቸዋል። ታዲያ አያስተነትኑም እንዴ ይላል። ታዲያ አያስቡም እንዴ? አያስተውሉም እንዴ? ታዲያ እነዚህ ሰዎች የፈጠረን አላህ ነው ብለው እያመኑ ታዲያ ለምን ታመልካላችሁ ሲባሉ ምን ዑዝር አመጡ? አይ እኛ ከወንጀል የበዛብን ሰዎች ነን የአሁኖች ሰዎች እንደሚሉት እኛ ደግሞ ታዲያ የምናመልካቸው እነሱን ለማምለክ ፈልገን ሳይሆን ማ ነዕቡድሁም ኢላ ሊዩቀርቡና ኢለላህ ዙልፋ እኛ እነሱን አናመልካቸውም ወደ አላህ ስብሐነ ወተዓላ እንዲያቀርቡን ፈልገን እንጂ አለ። ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን አምልኩት። ቀጥታ ዒባዳ ከአላህ ጋር ነው የሚያያዘው። ወላ ትሽሪኩ ቢሂ ሸይአ በሱም ደግሞ አንዳችም እንዳታጋሩበት አለ። ያቃርበናል። እንደዚህ ነው ኢማን ይደከም ኢማኑ ከደከመ ሰው መጠናከር ነው ያለበት። የበለጠ አላህ ሱብሓነሁ ወተዓላ ለምኑ መማር ነበረ እንጂ የሚገባው የበለጠ ከአላህ ርቆ ሽርክ ውስጥ መግባት አይገባውም። ሸይጣን ግን የሰው ልጅ ደም ስር ውስጥ እንደሚሄደው ይሄዳልና ሰውን በፈለገው አይነት በደካማ ጎኑ ይጫወትበታል። አንድ ምሳሌ ሰጠው ምን አየሁኝ ኪታብ ላይ <clears throat> ሸይጣን ብሎ ማለት እንግዲህ ከተፈጠረ ብዙ አመቱ ነው። አላሁ አለም ምን ያህል አመት እንደሆነ በእርግጠኝነት የምናውቀው ከነቢዩ አለ ሰላቱ ሰላም ጊዜ እንኳን አንድ ሺ አራት መቶ ሰላሳ ምናምን አመት ከዛ በፊትም አሉ ነቢዩላህ ኑህ ብቻ ዘጠኝ መቶ አምሳ አምስት ዳም አድርጓል። ብቻ ብዙ ሺህ አመቶች አሉ። ብዙ ሺህ አመቶች አሉ። ሸይጣን ካመጠ ጊዜ ጀምሮ ማለት ነው። አንድ ሐኪም ወይም ደግሞ የሆነ ሙያ ያለው ሰው በዛ ነገር ላይ ብቃት አለው። ብዙ አመት ልምድ አለው አይደለ? ስለዚህ ሰውየው ምንድን ነው የሚባለው? በልምድ ብቻ ብዙ ነገር መስራት ሳይማር ማለት ነው። ሳይማር በልምድ ብዙ ነገር ያውቃል። እንደውም አንዳንድ ጊዜ ከተማረው ሰው የልምድ ሰው የተሻለ የሚሆንበት ጊዜ አለ። ሸይጣን ስንት ዓመት ልምድ አለ፣ ስንት ሺህ ዓመት። የምንድን ነው? ሰው የማሳሳት ነው። ሰውን ልጅ እንዴት ብሎ ያሳስተዋል፣ በየትኛው ድክመት አለ ብሎ ስለሚያውቅ ሰው ልጅ በቀላሉ የማሳሳት አቅም አለው። አላህን ፈሪዎች ሲቀሩ ማለት ነው። አላህን በጣም ፈሪዎች ሲቀሩ ያሳስታቸዋል። ብዙ ሰዎችን ለምንድን ነው በደማቸው ስር ያልፋል። ድክመቱን ያየዋል። ለምሳሌ ይሄ ሰውዬ ድክመቱ ገንዘብ ላይ ከሆነ በገንዘብ ድክመቱ ሴት ላይ ከሆነ በሴት ዱንያ ላይ ከሆነ በዱንያ በነፍስያው ራሱን በመውደድ እያለ በየአቅጣጫው ይሞክራል። በቢድዓም ከሆነ በቢድዓ አዲስ ነገር በመፍጠር ከዛ ነፍሱ ላይ ብዙ ሹፋ ይፈጥርበታል። አንተ የነብዩ ውዴታ አይደል እንዴ ይባላል። የአላህ ስም እየተጠራ የነብዩ ስም እየተጠራ እንዴት እነዚህ ሰዎች ይቃወሙሃል ይላል እኮ ምንድን ነው የሚሉት? ለምሳሌ የቢድዓ ነገሮች አንደም ስንቃው የአላህ ስም እየተጠራ የነቢዩ አለይሂ ሰላቱ ወሰላም ስም እየተጠራ እናንተ እንድትቃወማላችሁ አላህን አስፈርም ይላሉ። ሱብሃንአላህ አላህን መፍራት ያለበት በሙዚቃና በእንትን በጭፈራ የነቢዩ ስም ያንሳ ነው። አሁን እዚህም አንዳንድ ቦታዎች ላይ ሙዚቃ ትክክለኛ ማለት ነው ፒያኖ ይሄ የሚመታ ድቤ ምናምን ይሄ ዘመናዊ ማለት ነው። ገጠር ክፍለ ሀገሩን ትታችሁ እንደዚህ አይነት ነገሮችን አምጥተው ፒያኖ እየመቱ ድቤ ምናምን ይሄ ተሰክፎን ምናምን እየደበደቡ ከዛ በኋላ የአላህን ስም ይጠራሉ። ቢስሚላህ ይላሉ። ሱብሃንአላህ እንላለን እኛ ደግሞ አላህ ከነሱ የጠራ ነው። አንድ ሰው ለምሳሌ ቁርአን ለምን አትቀራም ሽንት ቤት ውስጥ ብላችሁ ብትጠይቁት ምን ይላል? የአላህ ስም እንዴት ሽንት ቤት ውስጥ ይጠራል? ቆሻሻ ቦታ ላይ ሐራም አድርጎታል አላህ። ይህን ታዲያ በሙዚቃ ማን የፈቀደው? ቦታ አለው የዒባዳ ክብር አለው ዒባዳ። ስለዚህ ልክ እንደዛ ነው። በአጠቃላይ በዒባዳዎች ላይ ሰውም ደግሞ ጥንቃቄ ማድረግ አለበት ለአላህ ስብሐነ ወተዓላ እያለ ሲያመልክ ሸይጣን ስለዚህ በዚህ መልኩ ሰው ውስጥ ሹባ ያስገባል አንተ እንደዚህ እያደረግ እነዚያን ሙሽሪኮች ምን አደረጋቸው እናንተ ከወንጀል ወንጀል በዝቶባችኋል አለ በጣም ወንጀል ስለበዛባችሁ በጣም ወንጀል ስለበዛባችሁ ቀጥታ አላህን ብትጠይቁት አይሰማችሁም ስለዚህ ምን አድርጉ አላቸው በመሃላችሁ መቃረቢያ ያርጉ የአላህ መንፈስ በእነሱ ላይ ይወርዳል ወሕደተል ውጁድ ሻዓዎች የሚያምኑበት አንዱ ይሄ ነው የአላህ መንፈስ በሁሉም ነገር ላይ ይወርዳልና የፈለግከውን ማምለክ ትችላለህ። ይሄ ነው ሽርክ ማለት ነው። የአላህ መንፈስ በሁሉም ነገር ላይ ይወርዳል። ሆይኒ ምንድን ያለው እንደም ዋናው የሞተው ወመል ከልቡ ወልክንዚሩ ኢላ ኢላሁን አለ። ወመል ከልቡ ወልክንዚሩ ኢላ ኢላሁን አለ። ውሻም እኮ ቢሆን አሳማ ምንም አይደለም ጌታ ቢሆን እንጂ። ለምንድን ነው ሲባል ውህደተል ውጁድ የአላህ መንፈስ ይወርድበታል። ሁሉም ነገር ላይ የአላህ መንፈስ ይወርደዋል። ስለዚህ ውሻ ይሁን አሳማ ይሁን ድመት ይሁን ደስ ያለህን ማምለክ ትችላለህ። የአላህ መንፈስ አለበት። አንተ የምታመልከው ውሻውን ሳይሆን አላህን ነው በዛ ላይ ይልሃል። ይሄ አይነት ሹብሃውን ይሄ ምንም በጣም ደካማ ሹብሃ ነው፣ ግን ብዙ ሰው አሳስቷል። ሽርክ ስለዚህ ሸይአን አንዳችን ቢሆን ሳናጋራ ሲባል ሁሉ ስራችን ጥርት አድርገን ለአላህ ስብሐነ ወተዓላ በቀጥታ ግንኙነት አድርግ። አላህ የፈቀደውን ነገር ነው። አላህ ስብሐነ ወተዓላ ወቃለ ረብኩም ኡድዑኒ ጠይቁኝ አለ። ዱዓ አድርጉ፣ ለምኑኝ፣ አስተጅብ ለኩም እመልስላችኋለሁ። ከእናንተ ውስጥ አንድ ኸይር ስራ የሰራ ካለ አስር እጥፍ አድርጌ ይወስደዋለሁ አለ። ግን ምን አለ አላህ ስብሐነ ወተዓላ መጥፎ የሰራ ግን ካለ ፈላ ዩጅዛ ኢላ ሚስልሃ እሷም ቢሆን እንጂ ሌላ ላይ መለዳ መጥፎን ነገር አለ። ኸይር ሲሰራ ግን እጥፍ ይታሰብለታል። ግን ነቢዩ አለይሂ ሰላቱ ሰላም ይበልጥ ያስጠነቀቁት ምንድን ነው? ድብቅ ሽርክን ነው የምፈራላችሁ፣ ትንሹ ሽርክ አለ። እኔ እናንተ የምፈራላችሁ ትንሹን ሽርክ ነው የበለጠ አለው። ምንድን ነው ብሎ ሲጠይቋቸው አርያ አሉ። ይሄማ ለሰው እይታ ተብሎ የሚሰራ ነው፣ ለሰው እይታ ተብሎ የሚሰራ ነው። እኛ ውስጥ ሪያ አለብን የለብንን ማወቅ እንችላለን? ከባድ ነው፣ አይቻልም። እንዴት ብለን እናውቀዋለን? ለአላህ ብሎ ይቆማል ሰውየው። ከዛ በኋላ እንግዲህ ድምፁ ሲቀራ ያምራል፣ ወይም ደግሞ አስተጋገዱ ደስ ይላል ጎበዝ ለባሽ ነው እንዲባል የሌል ልብስ ይለብሳል። ብዙ አይነት ነገር አለ። ይህን ሁሉ ነገር ታዲያ ሰው ልጅ እንዴት መቆጣጠር ይችላል ቢባል ተውሂድን በመማር ሁልጊዜ አላህን በማሰብ ነው። ሪያ ነቢዩ ዓለይሂ ሰላቱ ወሰላም በጣም አስጠንቅቀዋል። እኛም መጠንቀቅ አለብን። ሪያ ሙሉ በሙሉ ከእስልምና አያስወጣም። በእርግጥ ሙሉ በሙሉ ከእስልምና የሚያስወጣ ስራ አይደለም። ሪያ ለምንድን ነው ሰውየው ዒባዳ የሚሰራው ለአላህ ነው። ግን እሱ አብሮት ምንን ያስባል? ሰውም እንደሌለት ያስባል ከአላህ በታች ሰው አይቶት እንዲያመሰግነው ጎበዝ እንዲለው ይሄ ሪያ ይባላል ማለት ነው። ካልሆነማ ዝም ብሎ ለሰው ብሎ የሚሰራ ከሆነ ይሄ ንፍቅና ነው፣ እያስመሰለ ነው ማለት ነው። ሙስሊም አይደለም ግን ሙስሊም ነኝ፣ ይሄ ንፍቅና ነው። እሺ ፈኢዛ ቂለ ለከ መል ኡሱል አለ በተባልክ ጊዜና መል ኡሱል ሰላሳ የትኞቹ ናቸው? ኡሱል ሰላሳ ሶስቱ መሰረቶች ሶስቱ መሰረቶች የትኞቹ ናቸው ብለህ ከተጠየቅ አለቲ ያቺ የጂቡ አለል ኢንሳኒ በሰዎች ላይ ግድ የሚሆንባት ማዕሪፈቱሃ ማወቋ እነዚህ ሶስቱ መሰረቶች በሰው ላይ ግዴታ የሚሆነውን ማወቋ ምኖች ናቸው የትኞቹ ናቸው ተብለ ብትጠየቅ መለስ ይላል አሁን እንግዲህ እንደዚህ አይነት ነገሮች ሲነሱ የተውሂድ ሶስት ክፍሎች አሉ ሊባል ይችላል ወይ ሁለት ወይ ይሄን ነገር ሲያነሳል ሰው ይሄ ነገር እንዴት ነው በዲን ላይ ፈጠራ አይሆንም እንዴት ተብሎ ጥያቄ ሊነሳ ይችላል አንዳንድ ሰዎች ተውሂድ ክፍሎችንም ይኸው እናንተ እኛን ቢዳ ፈጠራችሁ እያላችሁ እናንተ ፈጠራችሁ ብለውም የሚያነሱ ሰዎች አሉ። ጥያቄው ተገቢ ነው። ይሄ ምንድነው መልሱ? ክፍል የተደረገው አዲስ ነገር መፍጠር አይደለም፣ ሰው እንዲረዳው ለማብራራት ነው። ሶስት መሰረቶች አሉ ቢባል ሌላ ቦታ ደግሞ ሶስት ብሎ ሌላ አይነት መሰረት ሊያመጣ ይችላል። በቀላሉ ሰው እንዲረዳው ነው እንጂ አዲስ የዲን የተፈጠረ ስራ ወይም ዒባዳ እነዚህ ውስጥ የለም። የትኛው ዒባዳ ነው አዲስ የተፈጠረው? ወይም የትኛው የሚባል ዚክር አለ እዚህ ውስጥ የትኛው ነገር አለ? ምንም ነገር ያለውን ሰው እንዲረዳ ነው። ፉቅሃዎች ለምሳሌ ምን ብለው ከፋፈሉት? ሙስተሐብ አለ፣ ሱና አለ፣ ሀይአት የሚባል አለ። እንደውም ሻፍዒ ሽልማት ይሄን ማድረግ እንደ ሽልማት እንደ ጭማሪ ነገር እና ብዙ ነገሮች አሉት ያሉት። ይሄ ነገር ከሀዲስ ተገኝቷል አልተገኘም። ሐዲስ ነብዩ አለይሂ ሰላቱ ሰላም ሲያስተምሩ ይሄ ሱና ነው፣ ይሄ ዋጅብ ነው፣ ይሄ ከራህ ነው ብለዋል አላሉም። ንግግራቸው ግን ምንድነው አምራል አድርጉት ያሉት ነገር አለ ብታረጉት ጥሩ ነው ያሉት ነገር አለ። ስለዚህ ዑለሞች ምን አረጉት? ከፈሉት። ይሄ ሱና ይሆናል። ስለዚህ ይሄን ደግሞ ባታረጉት ያሉት ነገር ይኖራል። የተጠላ የከለከሉት ሆኖ ደግሞ አይ ይሄ አከላከሉ የመጥላት ነው እንጂ ሐራም አይደለም። ለምን ሱሐባ ሰራዊቱ ዝም ብለዋል ተብሎ ማስረጃ ይመጣል። እንደዛ እኛም ደግሞ የተውሂድ ይሁኑ የሌላ የዲን ክፍሎችን ነገር በሙሉ ለማስረዳት እንዲቀል ከፋፍለው ይቀርባሉ። አዲስ ነገር የተጨመረ ካለው ይዘን ይሄ ከሱ ቢድዓ ይሆናል ማለት ነው። እሺ ምን ምንድን ናቸው? ፈቁል ማዕሪፈቱ አብድ ረበሁ የጌታው ባሪያ መሆኑን ማወቅ አንደኛ፣ ወዲነሁ ዲኑን እስልምናውን ማወቅ፣ ወነብየሁ ነቢዩን ማወቅ ሙሐመድን ሰለላህ ሙሐመድን ሰለላሁ ዐለይሂ ወሰለም ማዕሪፈቱ አብድ ረበሁ አንደኛ የጌታውን ባሪያ መሆን ማወቅ፣ ወዲነሁ ሃይማኖትን ማወቅ፣ ወነብየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩን ደግሞ ሙሐመድን ሰለላሁ ዐለይሂ ወሰለም ማወቅ አለበት። ማን ናቸው ነብዩ መሐመድ ማን ናቸው ሲባል እገሌ ብሎ መመለስ አለበት። ነብዩን ማወቅ ማለት ታሪካቸውን ማወቅ አይደለም። ታሪካቸውን ማወቅ ብቻ አይደለም። ታሪክ ለማወቅ ከሆነ ካፊር ሆኖ የታሪክ ምሁርም የእሳቸውን ታሪክ ሊያውቅ ይችላል። ከስራ ጋር የተያያዘ መሆን አለበት። ነብዩን አወቀ ማለት ስራቸውን አወቀ ነው። ስለዚህ ኢትባ ሊኖረው ይገባል። አላህን ማወቅ ከዚህ በፊት አልፈናል። ለምሳሌ አላህን ማወቅ ውስጥ ምን ምን ይካተታል? አላህን ማወቅ ሲባል አላህ የሚለውን ነገር ብቻ ማወቅ አይደለም። ተውሂዶች ሁሉ ይካተታሉ። የአላህ ሲፋዎች፣ ባህሪያቶች፣ የአላህ ስብሐነ ወተዓላ ስሞች የትኛው ይገባዋል፣ የትኛው አይገባውም፣ አላህ ከየትኛው ነው የጠራው፣ የትኛው ሲፋ ደግሞ ለሱ ይገባዋል የሚለው ስለዚህ ነቢዩ አለይሂ ሰላቱ ወሰላምም ሲባል ስራቸውን መከተል እንደተባለው ያን ያካተተ ነው። ፈቁል ማዕሪፈቱ አብድ ረበሁ የባሪያው የጌታው ባሪያ መሆኑን ማወቅ ወዲነሁ ዲኑን ሃይማኖትን ማወቅ ወነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ይህንን ማወቅ አለበት ማለት ነው። እሺ የተቀራ ስለሆነ ቶሎ ቶሎ እናልፈዋለን። አልኡሱሉ ልኡላ ይላል የመጀመሪያው እሱል ፈኢዛ ቂለ ለክ በተባልክ ጊዜ መረበክ ጌታህ ማን ነው አሉ። ምንድን ነው መልሱ ለዚህ? እነዚህ ጥያቄዎች አሁን የሚመጡት ቀብር ላይ ሰው የሚጠየቃቸው ጥያቄዎች ናቸው። መረበክ ተብሎ የውመል ቂያማ ይጠየቃል። ሙስሊም የሆነ ሰው በትክክል ያመነ ሰው ይመልሳል። ረቢ አላህ ብሎ ይመልሳል። ጌታ አላህ ነው ይላል። ካፊር የሆነ ሰው ምን ይላል? አይመልስም። ሙናፊቅስ ሀህ ይላል። አረ ወየውልኝ ይላል። ድምፅ ያወጣል፣ ያሰማል። ሀህ ሰዎች ሲሉ ሰማሁኝ እኔም አልኩኝ ይላል። መልስ አይሰጥም። ለምን? ሙናፊቅ ነበራ። በትክክል አምኗል። አላመንም። ስለዚህ መልስም አይሰጥም። በትክክል መልስ የሚሰጡት አላህን ፈሪዎች ብቻ ናቸው። የዛኔ ታዲያ ሊጠይቁ ሲመጡ የዛኔ ሊጠይቁ ሲመጡ መላኢኮቹ በአንድ አይነት አይነት ስወር ሆነው ፊት ሆነው አይመጡም። ለሙስሊሞቹ በአማረ ደስ በሚል መልክ ነው የሚመጡላቸው። ለሙናፊቆቹ ወይም ደግሞ ለካፊሮቹ ግን በሚያስፈራ መልክ ነው የሚመጡላቸው። ዑለሞች ይላሉ ለነሱ ሌላ ቅጣት ባዩ እንኳ ያንን ማየታቸው ይበቃ ነበረ። ያለው አስፈሪነት ያን ማየታቸው ብቻ ድንጋጤው ድንጋጤው ለቅጣት ያው ይበቃቸው ነበረ። ግን አላህ ስብሐነ ወተዓላ ቅጣቱን ብርቱ ነው። ፈየውመኢዚን ላ ዩዓዚቡ ዓዛበሁ አሐድ። የዛን ቀን እኮ ማንም የእሱንም ቅጣት ሊቀጣ አይችልም። የአላህ ቅጣት ብርቱ ነው። እዝነትም ደግሞ በጣም ሰፊ ነው። እንደ ሰው ልጅ ጠባብ አይደለም። ፈቁል ረቢ አላህ አለ እንግዲህ በል ረቢ አላህ ጌታዬ እኮ አላህ ነው። አለዚ ያ ረባኒ የተንከባከበኝ الذي ረባኒ ያ የተንከባከበኝ ወረባ ጀሚዕ አልዓለም እንዲሁም እኔም ብቻ አይደለም የዓለማትን ሰው ሁሉ የተንከባከበ ያሳደገ አላህ ስብሓነሁ ወተዓላ እየረዘቀ እያበላ እያጠጣ የሚፈልጉትን ሁሉ አሟልቶ አካልም ሙሉ አድርጎ ያመጣው ያማን ነው? አላህ ነው። ቢኒዕመሂ ይላል። ቢኒዓሚሂ በጸጋው በጸጋ ወሁወ እሱ እኮ አለ ማዕቡዲ የማመልከው እሱ ነው የምገዛው እሱን ብቻ ነው ለይሰ ሊ ለእኔ የለኝም ማዕቡዱን ሲዋሁ ከሱ ውጭ ሌላ የማመልከው ነገር ማንም የለኝም ብሎ መመለስ አለበት ይሄም ያው እንዳለ የቀብር ጥያቄ ነው ዱንያ ላይ ታዲያ ይህን ያወቀ ሰው የመቀያም አይመልሰዋል ካልሰራበት አይመልሰውም ካልሰራበት አይመልሰውም ያው እንዳልነው ያው የንፍቅና ስራ አወቀ አልሰራበት አላህ ስብሓን ታላ ቁርአን ላይ ምን አለ غይር መግዱብ ዓለይህም ወለዳሊን ከነዛ ከተቆጣባቸው ሰውም አታድርገን ወለዳሊን ከጠመሙትም መግዱብ ዓለይህም አላህ ስብሓን ወተዓላ የተቆጣባቸው እነማን ናቸው የሁዶች አላህ በቁርአን ላይ ምን ይላል ፈለማ ጃአሁም ማ አረፉ ቢህ ፈለማ ጃአሁም ማ አረፉ ከፈሩ ቢህ ይላል ፈለማ ጃአሁም በመጣላቸው ጊዜ ማ አረፉ ያ ያወቁት ከፈሩ ቢህ ካዱበት ነቢዩ መሐመድ ስለ ላ ሰለም አወቁ። እንደመጣ ነብይ መሆኑን አውቀዋል። አረጋገጡ። ነብይ መሆኑን ግን ካሉበት። ለምን? ከነሱ ዘር አልሆነም። እንደፈለጉት አመጣጥ በፈለጉት ሁኔታ ከነሱ ዘር ባለመሆኑ ካሉበት ፈለዕነቱላሂ ዐለል ካፊሪን አላህ ስብሓነሁ ወተዓላ ላዕናውን ያርግባቸው፣ ከዝነቱ ያርቃቸው እነዛን ከሃዲያኖች ይላል። ስለዚህ እነዚህ ሰዎች ነብይ መሆኑን ማወቃቸው ብቻ ጠቀማቸው፣ የበለጠ አደረጋቸው። ካፊሮችን ምን አለ? ወለደዋል፣ የጠመሙ ናቸው አለ። ለምን ሐቅ ነው ብለው አምነው የሆነ መንገድ ይዘዋል። እነዚህኞቹ ግን አላህ የተቆጣባቸው የበለጠ አደረጋቸው አውቀው ባለመከተላቸው። እዚህ ላይ ሁለት ነገር እንይዛለን። አንድ ሰው አውቆ የማይከተል ከሆነ ከማን ጋር እየተመሳሰለ ነው? ከአይሁድ ጋር ማለት ነው። ሳያውቅ መከተል ደግሞ ጅልና ያለበት ሰው ከነሳራ ጋር የሚመሳሰለው ጅልና ከሆነ ዝም ብሎ ዲን አይማርም። ብዙ አይነት ነገሮችን ይምሰራለን። ግን ያው የምንማረው ዋጅብ ነገር አለ፣ ሱና ነገሮችም አሉ። ሁሉም ሰው ዓሊም የሚሆን የመሆን ግዴታ የለበትም። ዲን አስተማሪ በተወሰኑ ሰዎች ላይ ያ ነገር ግድ ይሆናል። ከዛ ያብቃቁታል ሰውን ማለት ነው። ለምሳሌ ሰላተል ጀናዛ መስገድ ዋጅብ ነው። ግን የሞተ ሰው በሞተ ሰው ሁሉ እንግዲህ ሁሉም ሰው ይጠየቃል አይጠየቅም። ምክንያቱም እየተሰገደ ነው። ግን የአንድ አካባቢ ሰዎች ኖሮ አንድ ሰው ሳይሰገድ ቢሞት ሁሉም ይጠየቃሉ። ለምን ፈርዷል? ኪፋያ ነው። የተወሰኑ ሰዎች ያን ነገር ማድረስ ስላለባቸው ካላደረሱት ግን ተጠያቂ ይሆናል ማለት ነው። እሺ وهو معبود ليس لمعبود سواه ከሱ ውጭ እኮ ሌላ የማመልከው የለኝም እሱም ብቻ ነው የማመልከው ብሎ ይመልሳል ማለት ነው። ወደሊሉ ቀውለው ተዓላ ደሊሉ አልያዝ ማስረጃው ምንድን ነው? እንግዲህ ይሄ ኪታቡ በጣም ትኩረት የሚያደርገው ተውሂድ ላይ ብቻ ሳይሆን ማስረጃም ላይ ነው። እያንዳንዱ ነገር ሲያመጣ ማስረጃ ይዞ ይመጣል። ካልሆነ አትቀበሉ ነው፣ ሌላ መልእክት የለው። ማስረጃ ካላመጣ ተውት ነው። ለምን ያለ ማስረጃ እኛ የምንሰራው ነገር የለም። ማንም ያምጣው ማንም ማስረጃ ሊያመጣ ይገባዋል። ለምሳሌ ከቁርአንና ከሐዲስ እንደዚህ የሚል ነገር አለ ካለ ቁርአንና ሐዲስ የሚለውን ማሳየት አለበት። ይሄ ነገር ይሄ ነው ካለ ማሳየት አለበት። ማስረጃ ደግሞ ከራሱ የሚሆንበት ጊዜ ይኖራል። ለምሳሌ በአሁኑ አካባቢ የምናየው ነገር በአካባቢው ሰው ይሄ ነገር መጥፎ ነው ካለ ያየውን ይናገራል። ይኸው ይሄ ነገር አይቻለሁ መጥፎ ነው ብሎ ይናገራል ማለት ነው። ስለዚህ ይሄ ሰውዬ ከቁርአን ማስረጃ ማምጣት አለበት ለመጥፎነት ላየው የለም ያን ነገር አጠቃላይ ለምሳሌ በዱንያ ሰው ተሳስቷል፣ ተበላሽቷል እንላለን አይተን ግን ዱንያ እንደሚያበላሽ ቁርአን ላይ ማስረጃ ማምጣት አለብን። ወደ ዋናው ነጥብ ስንመጣ እንደዚሁም ለምሳሌ አዲስ ነገር አየን ቢድዓ ነገር ይሄ ነገር ቢድዓ ነው ስንል ሐዲስ ላይ ይሄ ነገር ቢድዓ ነው የሚል ለምሳሌ የሆነ በፒያኖ በምናምን አድርገው ዘፈኑ ሰዎች ይህ ነገር ቢድዓ ናት ለማለት ይኸው እንደዛ የሚል ነገር ሐዲስ አምጣ ይባላል ሰው አይባልም። አዲስ መጤ ነገሮች ሁሉ ስለተባለ እዛ ላይ ተጠቃለዋል። ያን ማሳየት ግዴታው ይሆናል። ከዛ ውጪ ግን ለእያንዳንዷ ነገር ይኸው እንትን ቢድዓ ነው፣ ይህም ቢድዓ ነው፣ ይህም ቢድዓ ነው የተባለ ሐዲስ አለ? የለም። ሐዲስ ጠቅልል አድርጎ ነው የሚናገረው። እያንዳንዱን ነገር እያነሳ ያው እንትን የሚያደርግበት ጊዜ የለውም። አጠቃላይ ስለሰውም ደግሞ ይህ ፊትና ነው። ሐዲስ አለ፣ ቁርአን አለ፣ የቱ ይከተላል፣ የቱ አይከተልም ነው። አላህ በቁርአን ላይ እንዳለው ፈአመ ለዚነ ፊ ቁሉብህም ዘይሁን ፈየተቢዑነ ማ ተሻበሀ ሚንህ እነዚያ በልባቸው ላይ በሽታ ያለባቸው ሰዎች ምን ያደርጋሉ? አመሳሳይ ነገርን እየፈለጉ ይከተላሉ አለ። ትንሽ ነገር ይፈልጉና ዑመር እኮ እንደዚህ አድርግ ከሉና አምጥተው ከዛ ቢድዓን ይፈቅዱታል። ግልጽ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት አታድርጉ እያለ አንድ ሙተሻቢህ ያመጣሉ። ያ ነገር እኮ መልስ አለው ለሱም ቢሆን እሱም ቢሆን እኮ መልስ አለው። ሰዋን ለምሳሌ ቢድዓ አምጥተው ዑመር ቢሉን ዑመር ነቢዩ ዓለይሂ ሰላቱ ወሰላም ቢሰራው ቢድዓ እንዳልሆነ ተናግረዋል። አለይኩም ቢሱነቲ ወሱነቲ ኹላፋኢ ራሽዲን በሱናና በኮለፋ ራሽዲኖች ሱና ተከተሉ ብለዋል። የሱም ቢድዓ አይባልም። አንደኛ ቢያመጡ እንኳ ከነሱ ማለት ነው። ግን አላህ እንዳለው በልባቸው ውስጥ በሽታ ያለበት ሰው ስለተባለ እነሱ ያን ነገር ተከተሉ። በልባቸው ውስጥ በሽታ ስላለ አላህ ይጠብቃል እና ደሊል የሚያስፈልገው ለዚህ ነው። ያ ደሊል ስናመጣ ከቁርአን ከሐዲስ ጠቅለል ያለ ደሊል ነው። ከዛ በኋላ ግን ሰው አላህ አምሮ ሰጥቶታል። አላህ የሰው ልጅ አምሮ የተሰጠው ለምንድን ነው? እንዲያስተነትንበት ነው። ከእንስሳ ለየት የሚያደርገው አእምሮ ነው እኮ አላህ በቁርአን ላይ ምንድን ያለው ይህንን ቁርአን ለው አንዘልና ሀዘ ልቁርአን አለ ይህንን ቁርአን እኮ ብናወርዶ ኖሮ አላ ጀበልን በተራራ ላይ ለረአይተሁ ትመለከተው ነበር ካሽዐን ሙተሰድዐን ምን ኸሽየትላህ ፈርቶ ተናንሶ ለአላህ ስብሓን ወተዓላ ንግግር ምን ኸሽየትላህ ከአላህ ስብሓን ወተዓላ ንግግር ካለው ፍራቻ መተናነስ ምክንያት ሙተሰድዐን ታየው ነበረ፣ ተሰነጣጥቆ ታየው ነበረ። ይህንን ተራራ አላህ ስብሓነ ወተዓላ ቁርአን ቢያወርድበት ኖሮ አለ የሰው ልጅ ልቡ ግን ደረቅ ነበር። የሰው ልጅ ልብ ግን ከምንም የበለጠ ደረቅ ነው። አላህ በቁርአን ላይ እንዳለው ثم قست قلوبكم من بعد ذلك فهي كالحجارة ከዛም በኋላ የእናንተ ልቦች እኮ የደረቀ ሆነ ይላል። ልክ እንደ ድንጋይ አለ። فهي كالحجارة ልክ እንደ እንደውም አለ አላህ ስብሐነሁ ወተዓላ ከድንጋይም እኮ የሚሰነጠቅ አለ አለ ሰንጥቆ ውሃ የሚወጣበት ከድንጋይም እንኳ አለ የእናንተ ልብ ግን ከምንም በላይ የደረቀ ሆነ ይላል አላህ ስብሐነ ወተዓላ። ቁርአን ቀጥታ አላህ ስብሐነ ወተዓላ እንዲህ አለ እያለው አይ እንደዚህ ነው እኮ ይላል። ሰሐባው ምንድን ያለው ሲናገር ኪታቡ ተሕል ላይ አለ ትቀርታላችሁ። ኢብኑ አባስ ኢብኑ መስዑድ ከሁለቱ ነው። ምን አለ ሲናገር አላህ ስብሐነ ወተዓላ እንዲህ አለ፣ ነቢዩ ዓለይሂ ሰላቱ ሰላም እንዲህ አለ ሲለው ያኛው አቡበክርና ዑመር ብሎ ማስረጃ ያመጣለት ከዛ በኋላ ምን አለው ወላሂ አለ እናንተ ሰዎች አላህ ስብሓን ወተዓላ ለእናንተ ከሰማይ ድንጋይ እንዳያወርድባችሁ ፈራለሁ እኔ አላህ አለ ነቢዩ መሐመድ ስለ ላ ሰለም አሉ እያልኳችሁ እናንተ አቡበክርና ዑመር ትሉኛላችሁ አላቸው ስብሓንላህ ይህንን ሰዎች ያላቸው ምንድን ነው ከሰማይ ድንጋይ እንዳወርድባችሁ ያላችሁ አቡበክርና ዑመር እኮ ነው ያሉት ሌላ ላላሉ የአሁኖቹ አቡበክር ዑመር አይደለም ሌላ ብዙ አላቸው ሸኾች የሚመሩባቸው አላህ ስብሐነሁ ወተዓላ ያመጣው ቁርአን እያለ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት ንግግር እያለ ሰው ግን አይ ሰሓቦችም አሉ ብሎ ለማታለያ ብሎ ያመጣል። ከነሱም ንግግር አላገኘም። የሚያሳዝነው የሚገርመው ነገር ከነሱ እንኳን ማታለያ ተብሎ ንግግር አልተገኘም። ለሁሉም ያመጡት ንግግር ተብሎ ሹብሃ መልስ አለ። والدليل قوله تعالى الحمد لله رب العالمين على الله سبحانه وتعالى الحمد لله رب العالمين ምስጋና ይገባው ለዓለማት ጌታ የዓለማት ጌታ ማን ነው? አላህ ነው። ወኩል አለ አላህ ስብሐነ ወተዓላ ወኩሉ መን ሲዋ ሁሉም እኮ መን ሲዋ አላህ ከአላህ ውጭ ያለው ነገር በሙሉ ምን ይባላል? ዓለም ከአላህ ውጭ ያለው ነገር በሙሉ ዓለም ነው። ሸርዓተን ዓለም ማለት እንደኛ እቺ የምንኖርባት ዓለም ተብሎ አይደለም ሊወሰን አይችልም። በዚህ ዓለም ማለት ከአላህ ውጭ ያለው ነገር ነው። ሰማይም ዓለም ነው፣ ምድርም ሁሉም ነገር ዓለም ነው። ወአነ እኔም እኮ ዋሂዱን አንዱ ነኝ ሚን ዛሊከ ልዓለም ከዚህ ከዓለም ከሚባለው ነገር ውስጥ አንዱ ማንኝ እኔም አለ ሁላችሁም እዚህ የሚሰማም እዚህ ያለነው በሙሉ ምንድነን ዓለም ተብሎ ሊገለጽ ይችላል ለምንድን ከአላህ ውጭ ያለው ነገር በሙሉ ዓለም ስለሆነ ማለት ነው እሺ ወኩሉ ማ ሲዋ አላህ አልዓለም አለ ወአነ ዋሒዱ ሚን ዛሊከ አልዓለም እኔ አንዱ ከዚህ ከዓለም ውስጥ አንዱ ነኝ አለ የሰው ልጅ ይሁን አጠቃላይ መላይካም ሊሆን ይችላል ሌላ ሁሉ ነገር በሙሉ ፍጥረቶች ምንድን ናቸው ዓለም ናቸው ማለት ነው ስለዚህ አላህ ምንድን ነው አልሐምዱሊላህ ረቢል ዓለም የዓለማት ጌታ ነው ከአላህ ውጭ ያለው ነገር በሙሉ ምን ሆነ ማለት ነው ዓለም ሆነ ማለት ነው ስለዚህ አጠቃላይ አሁን የተማርነው ምንድን ነው መክለሰን ለሁ ዲን መሆን አለበት። የሰው ልጅ ኢባዳ ሁሉ ለአላህ ትርክ አድርጎ መሆን አለበት። የአላህን ታላቅነት ማወቅ አለበት። አንድ ነገር ልንገራችሁ፣ ትልቅ ነገር እዚህ ላይ ተውሂድ ሶስት ክፍሎች አሉት፣ የታወቀ ነው። ተውሂድ ሶስት ክፍሎች አሉት። በሌላ መልኩ በሁለት መልኩ እናየዋለን። ተውሂድን ምንድነው? ይህም ተውሂድ ኢባዳና የሚመለክ የአምልኮ ተውሂድና አንደኛው ደግሞ የእውቀት ተውሂድ ነው። ተውሂድ አልዕልም ተውሂድ አልዕልም ማለት የአላህ ስብሓነ ወተዓላ ባህሪ የአላህ ስብሐነ ወተዓላን ስሞች ማወቅ ነው። እንደዚሁም ሩቡብያውን ማወቅ ነው። አላህ አብይ አቀጭ ነው። ሁለተኛ ላይ ምን ይመጣል? ተውሂድ ዒባዳ ይመጣል። ማምለክ ይመጣል። ይሄ ለምንድን ነው የሚጠቅመን? ተውሂድ ዒባዳ ተውሂድ ዒልም ማወቅ፣ የአላህ ስብሐነ ወተዓላ ሲፋዎች ማወቅ፣ የአላህ ስብሐነ ወተዓላ ስሞች አብይ አቀጭ የሆነ ሩቡብያውን ማወቅ ለዒባዳ በጣም ይጠቅማል። አላህ በቁርአን ለምን ይላል ሲናገር እነዛ ሰማይና ምድርን አላህ ስብሐነ ወተዓላ የውመ ነጥቁ ሰማይ ይላል አይደለ? የዛን ቀን እኮ ሰማይን የምንጠመዝበት ጊዜ ነው፣ የምንጨብጥበት ጊዜ ነው ይላል። ከእናንተ ውስጥ አንዳችሁ ልክ መጽሐፍ እንደሚጨብጠው ወረቀት ወረቀት ትንሽ ወረቀት ጭብጥብጥ እንደሚያደርገን አላህ ስብሐነ ወተዓላ ያደርገዋል ይላል። እንደዚሁም ይላል እንደውም ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩ ሰማይን አላህ ስብሐነ ወተዓላ ምድርን ይዝና ይወዘውዛቸዋል በእጆች ይላል። ከዛ በኋላ ምን ይላል? በእጁ የዘውዘውና አይነል ሙተከቢሩን አይነል ጀባር ይላል። የት አሉ እነዛ የሚኩራሩት የታሉ ሀያለን ባዮች ብሎ አላህ ስብሐነ ወተዓላ ይጠይቃል። ይሄ ሲፋ ነው። ይሄ የአላህ ስብሐነ ወተዓላ ሲፋ ነው። አላህ ስብሐነ ወተዓላ ወይ ከአርሽ በላይ ነው ቢባል ሌሎችም የተጠቀሱት ነገሮች በሙሉ አላህ እንዳለ ስፋዎች የተነገሩ የልቅናው መገለጫ የበላይነት መገለጫው ናቸው እንጂ አላህን ስብሐነ ወተዓላ ዝቅ የሚያደርግ አይደለም። የአላህ ስብሐነ ወተዓላ ባህሪዎች በሙሉ ከሰው ልጅ የጠሩና ያማሩ ናቸው። ስሞችም እንደዚሁ ሙሳ አለይሂ ሰላም እንደጠየቀው አላህ Subhanahu Ta'ala ማየት ፈልጋለሁ አለ። ከዛ በኋላ አችልም አለው። አላህ ለተራራው ይላል አይደለ ተገለጸለት። ከዛ በኋላ ተራራው ተሰነጣጠቀ፣ አልቻለም፣ ተሰባበር። አላህ ስለተገለጠ ማለት ነው በዛ ቦታ ላይ ለዛ ተራራ ስለታየ አላህ Subhanahu Ta'ala ለዛ ተራራ ስለተገለጠ ማለት ነው። ከፍያውን አላሁ አለም። የአላህ Subhanahu Ta'ala ሲፋዎች አጠቃላይ እንዲህ ናቸው ተብለው በእኛ አእምሮ ሊገመት የሚችል አይደለም። አንድ እንትን አለ፣ መሰረት አለ። ሁሉም በልባችን ላይ የሚመጣው የአላህ ሲፋ ባህሪ መገለጫ ሁሉ ውሸት ነው። አላህ ለምሳሌ ታላቅ ነው ስንል የሚቀረጽብን ስዕል ካለ ይሄ ውሸት ነው። አላህ እንዲህ ነው ሲባል የሚታየን የሆነ የምናስበው ነገር ካለ ሁሉ ውሸት ነው። ለምን? አላህ ስብሐነ ወተዓላ ልብ ሊያገኘው ይችላል፣ አእምሮ ሊቀርጸው ይችላል፣ አይችልም። ወላ ዩሕጡነ ቢሂ ዒልማ በሱ እኮ አንዳችን ቢሆን በእውቀት ሊያካቡት አይችልም። የተነገሩትን ሲቀር አላህ ከዚህ እንደዚህ ነው ካለ አላህ ዘይ ነው ካለ በቃ እዝነት እዝነቱን ግን እኛ አውቀን ልናካባው አንችልም። ብቻ አዘን መሆኑን እናውቃለን። ከምንም የበለጠ እውቀት አላህ አዋቂ ነው። አዎ እውቀቱን ግን እኛ አካበል ልናውቅ አንችልም። የውመል ቂያማ ያዩታል ሙስሊሞች ግን ያካብታል በማየት ራሱ ማለት ነው። ላ አብሳር ነው የተባለው። እሱን እኮ እይታ ልታገኘው አትችልም፣ ልታካባው አትችልም። ጠቅላላ ግን አላህ ስብሐነ ወተዓላ ይታያል ተብሏል። እኛ እናየዋለን ሙስሊም የሆነ ሰው ኢንሻአላህ የወል ቅያማ ነቢዩ አለይሂ ሰላቱ ሰላም እንደተናገሩት 14ኛው በድርን የበድር ጨረቃ 14ኛው እንደምታዩት ጌታችሁን ጥርት ብሎ ታዩታላችሁ። ላ ቱዳሙነ ፊ አትጋፉም እኮ እሱም በማየት ላይ ምንም አትገፋፉም፣ አትጨናነቁም። ጥርት ብላችሁ አላህ ሱብሓነሁ ወተዓላ ታዩታላችኋል። የጀነት የሆኑ ሰዎች አላህ በቁርአን ላይ እንደተናገረው ብዙ ቦታ ላይ ያዩታል ብሏል። ኢላ ረቢሃ ናዚራ ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። የዛን ቀን እኮ የዛን ቀን ፊቶች ያማሩ ያበሩ ይሆናሉ፣ ደስ ያላቸው ይሆናሉ። ወደ ምን ኢላ ረቢሃ ናዚራ፣ ወደ ጌታዋም ደግሞ ተመልካች ትሆናለች። ወደ ጌታዋም ተመልካች ትሆናለች አሉ። አላሁመ ጃአልና ሚንሁም። እና ይሄ ምንድን ሲፋ ነው እንዳለ አጠቃላይ መታየቱም ቢሆን የአላህ ስብሐነ ወተዓላ ሲፋ ነው። መገለጫውን ሁሉ ማወቁ ከዛ በኋላ ወደ ምን ይመራናል ማለት ነው? ወደ ተውሂድ አልዒባዳ ወዳል እኮ አላህ ይህን ያህል ከሆነ አላህ ከአርሽ በላይ ጌታ ያለ ጌታ ሁሉም ነገራችን እያየ እያወቀ ፈኬፈ ናስ እንዴት ብለን እናምጠዋለን? አንድ ሰው ለሰው ሀያ ብሎ ስንት ወንጀሎችን ይደብቃል። ለሰው ሀያ ለአላህ ሲሆን እንዴት መሆን አለበት? ከኸይር ስራ ሁሉ የበለጠ ኸይር ስራ ማለት ምንድን ነው? አላህ እንደሚያየህ አድርገህ ማሰብ። አላህ አንተን ማየቱ ተውሂድ ነው አይደለም? ተውሂድ ነው። አላህ ስብሐነ ወተዓላ ያየናል ብሎ ማመን ተውሂድ ነው። ስለዚህ ይህን ሁሉ ሲፋ ለአላህ ስብሓነ ተዓላ ማወቃችን ወደ ዒባዳ ተውሒድን ዒባዳ ላይ እንድናውለው ያደርገናል። ስለዚህ በጣም ትኩረት አድርገን የአላህ ስብሓነ ተዓላ ተውሒድ ማወቃችን ሲፋዎችን፣ ባህሪዎችን የአላህ ሩቡብያውን በሙሉ ማወቃችን ለዒባዳ የሚገፋፋን ነገር ነው እንጂ የሚያስተናክለን ነገር አይደለም። ስለዚህ <clears throat> ተውሒድን ማወቅ አለብን። ሲፋውን ማወቅ አለብን በደንብ ያን ነገር ከማወቅ የበለጠ ኸይር ማወቅም የለም መሰለን ለምሳሌ አንድ ሰው ኸይር ስራ ብዙ ይሰራል ሰው እንደሌለ ተብሎ ወይ ደግሞ ሐራም ነገሮችን ይተዋል ለሰው እይታ ተብሎ ለብሶ ይወጣል ሰው እንደሌለ ተብሎ ለአላህ ምን ይሆናል አላህ ለፈጠረው ጌታ ለወላጆቹ ትእዛዝ እንኳን ስንት ነገር ያደርጋል አብሮት ለሚኖረው ለአኗኗሪው ተብሎ አረ ይሄን ልብስ አልወደውም በእናት ቢለው ሰው ይተወዋል በጣም ነው የምጠላው ልብስ አትልበስ ሲለው እሺ ብሎ ሌላ ይለብሳል ለማን ሲል ለሰው ለአላህ እስከሆነ አላህ የሚወደው ልብስ አለ የሚፈልገው አለባበስ ሸሪዓዊ ማለት ነው ሸሪዓ የሚያዘው አላህ ስብሐነ ወተዓላ ከኛ የሚፈልገው የልብ ጥራት አለ ያን እያለ ዘንድ ለሰው ብለን እኮ ስንት ስራ እየሰራ ሰው ሐራም ያልሆነም ቢሆን ሰው ለማስደሰት ብሎ ያለውን ነገር አውጥቶ ጊዜውን ወይ ገንዘቡን ያደርጋል ለአላህ ምን መሆን አለበት ከምንም የበለጠ መሆን አለበት ስለዚህ ማወቅ አላህ ስብሐነ ወተዓላ ከዛ በኋላ ደግሞ ወደ ተውሂድ አልዒባዳ አሁን እየተማርን ያለ ተውሂድ አልዒባዳ ነው ورسول እሱ እንገባለን ማለት والحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته